የሀገሬ ጉዳይ ያገባኛል በሚል መሪ ቃል በየሳምንቱ እየተገናኘን የምንወያይበት የውይይት መድረክ ነው። የትግል ስልቶችን ለመምረጥ አስገዳጅ ወይንም ወሳኝ ሁኔታዎች ምንድን ናቸው? ሰላማዊ ትግል ለመምረጥ ለመምረጥ የተለያዩ ነገሮችን የትግል ስልቶች የወረቀት ትግል ለመምረጥ ወይም ሰላማዊ የተለያዩ ነገሮችን ለመምረጥ አስገዳጅ ወይንም ወሳኝ የሆኑ ሁኔታዎች ናቸው የሚለውን እናያለን። በዚህ ውስጥ ሰላማዊ ትግልና ባህሪዎቹን በተወሰነ መልክ እናያለን። ሰላማዊ ትግልና ባህሪዎቹን በሰፊው ያየንባቸው የምንሰራቸው ፕሮግራሞች አሉ። ሁለተኛው ትጥቅ ትግል የቅንጦት ወይንስ የአማራጭ ጦት የሚል አለ። የጊዜውን ሁኔታ አይተን በሀገራችን የሰላማዊ ትግል አማራጭ ተሟጧልን የሚለውንም ነገር እናያለን ኢንሻአላህ። ጉዞው ረጅም ነው ጉዞው ረጅም ነው ጉዞው ረጅም ነው አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። የትግል ስልቶችን ለመምረጥ አስገዳጅ ወይም አማራጭ ሁኔታዎችን ነው የምናየው። እንግዲህ ወደዛ ከመሄደ በፊት ባለፉት ሁለት ሳምንታት የተመለከትናቸውን በዳሰሱ አስፈላጊ ሆኖ አግኝቼዋለሁ። ምክንያቱም ለዛሬው ውይይታችን መሰረት የሚሆን ነውና ባለፈው ውይይታችን አዋጭ ፖለቲካ ስልት ለመተለም ካስፈለገ መረጃ ማሰባሰብ አስፈላጊ መሆኑና ከስሜት ጸጥተን መገምገምና ያንን አስተንትነን ከጥሩ ውሳኔ መድረስ ያስፈልጋል ብለናል። እዚህ ላይ መረጃ አሰባሰቡ የሚያተኩረው አንድ ገዢ አካል የምንፋለመው ገዢ አካል ህዝብን በድርጊት ለማሳመን መቻል ያለመቻሉ መገምገም አለበት። ያ ማለት የሚያወጣው የኢኮኖሚ ፖሊሲ ህዝብን ጠቅሞ ከሆነ መጥቀሙን መቀበል አስፈላጊ ነው። ያወጣው የፖለቲካ ፖሊሲ ህዝብን አዘጋግቶ ከሆነ ከዚህ ቀደም ህዝብ ይጠይቆ የነበረውን ጥያቄ መልሶለት ከሆነ ያንን ፖዚቲቭሊ መቀበል ያስፈልጋል ያንን ካልመለሰ ደግሞ አማራጭን ማቅረብ አስፈላጊ ነው ማለት ነው ከዛ የአስተዳደራዊ መዋቅሮቹ እንዴት ናቸው ህዝብን አሳትፏል ወይ ከዚህ ቀደም ከስልጣን ተገድለው የነበሩ አካሎች ዛሬ ወደ ስልጣን መምጣት ችለዋል አልቻሉም ይህ ሁሉ መመዘን አለበት እኛ ስለጠላ ነው ስለወደድ ነው ብቻ የምንለው ነገር ሳይሆን እውነታን የተከተለ በመሬት ላይ ያለውን ተጨባጭ ሁኔታ ያገናዘበ ሊሆን ይገባል ማለት ነው። ከዛ በመቀጠል እንግዲህ ህዝብን በድርጊት ያገለገለ ከሆነ ስለማገልገሉ ተቀብለን የተሻለ እቅድ ይዘን መቅረብ ነው ያለብን። ለዛ ብቃት ከሌለን እንዲያው ተቃዋሚ ብቻ ነው እንጂ የምንሆነው ሀገርን የምናገለግል ልንናንችልም ማለት ነው። ሀገርን ለመምራትም ሆነ ለማገልገል ብቃት አይኖረንም። በሁለተኛ ደረጃ የምንፋለመው የገዢ አካል የምንፎካከረው የገዢ አካል አፍኖ ለመግዛት ብቃት አለው ወይ የጸጥታ ኃይሉ እንዴት ነው የ security ው፣ የፖሊሱ የመከላከያ ኃይሉ ምን ያህል ነው ህዝቡን ላለው አስተዳደር ስል ህዝቡን ወገኑን አፍኖ ለመግዛት ዝግጁ ነው ወይ የሚሰጠውን ትእዛዝ ሁሉ ተቀብሎ የሚፈጽም ነው ከፈጸመ ለምን የሚያምንበት ideology ያለ ነው በፖለቲካ መስመሩ አምኖ ነው ደሞዝ ብቻ ስለምከፈለው ነው ህዝብ ማገልገል ማለት መንግስትን ማገልገል ሁሉ ጥያቄዎች መመለስ አለባቸው ይህንን ጥያቄ ካልመለስን ተገቢውን እቅድ መንደፍ አንችልም እነዛ ወገኖቻችን በመንግስት structure ውስጥ ገብተው የሚሰሩትን ወገኖቻችን በጸጥታም በፖሊስ ሰራዊትም በጦር ኃይልም የሚሰሩትን ማንቋሸሽና እነሱን ብቻ መውቀሱን በቂ አይደለም ለምን እንደዛ አይነት ባህሪ እንዳላቸው ወገኖቻችሁ ላይ መሳሪያ አንሱ ሲባሉ ለምን እንደሚያነሱ ካለማወቅ ከሆነ እውቀታቸውን መገንባት የሚያስጠይቃቸው ያለመሆኑን ሳያውቁ ቀርተውን እንደሆነ ለወደፊት የገበላይነት በሀገር ሲከበር ለጥያቄ እንደምቀርቡ ማሳወቅ የተለያዩ መንገዶችን መከተል እጅግ አስፈላጊ ነው። ይህ ሳይታወቅ ግን እንዲያው በደፈናው የመንግስት አሽከሮች ናቸው፣ ምንም አውቁም እነዚህ ሰዎችን ከህዝቡ ጋር የተነጠሉ ናቸው ብሎ መውቀሱ ከህዝብ ያርቃቸዋልና ጥንቃቄ ያሻዋል ማለት ነው። በሶስተኛ ደረጃ የምንመረምረው አንድ መንግስት ህዝብን በፖሊሲው ማሳመን ካልቻለ በሚያወጣው እቅድ ህዝብን ያላገለገለ ከሆነ ህዝብ ብሶት ካለው የኃይል ምንጩ ህዝብን ለመቆጣጠር የሚያበቃው ከሆነና ሌላ ምንስ ማደናገር የሚያስችል የሚዲያ አካል ካለው ምን ያህል እየተጠቀሙበት ነው የምናገረውንስ እውነት አድርጎ ይወስዳሉ ይህ ሁሉ መመዘን አለበት ያንን መንግስት እኛ ስለጠላን ህዝቡ ሁሉ ሌላኛው በተለያየ የእውቀት ደረጃ ያለው የማህበረሰብ ክፍል አይሰማውም አይቀበለውም ማለት ተገቢ አይደለም የተለያዩ የማህበረሰብ ክፍሎችን ይስባል ወይ የሚነገረው ንግግር ያ ከሆነ እነዛ የማህበረሰብ ክፍሎችን ትክክለኛ information እንዲያገኙ ምን ጥረት አድርጊያለሁ በምን መንገድ ለነሱስ መድረስ ይችላል ምለውን መሰለም አስፈላጊ ነው ማለት ነው እንግዲህ ይህን ከተመለከትን በኋላ በአንድ ሀገር የሚደረገውን ትግል ለማሳካት የምናወጣውን እቅድ በስራ ላይ ለማዋል ህዝብ ነው የሚያስፈልገንና የህዝባችን ሁኔታ እንዴት ነው የህዝባችን ስብጥር ምን አይነት ነው አንድ ወጥ ነው ሁሉም አንድ ሃይማኖት የሚከተል ነው ከተለያየ ዘር የመጣ ነው ወይስ የተለያዩ ሃይማኖቶች የሚከተል ነው ያ ከሆነ የታሪክ ቁርሾ አለ ወይ ሽሮ አለ ወይ የታሪክ ቁርሾ ለወደፊት በጋራ ለጋራ መብት ለመቆም ያለው ፍላጎት ምን ያህል ነው ምን ያህል ይተማመናል? የአንዱ መብት መከበር የሚያስደስተው ህዝብ ነው ወይስ የአንዱ መብት መከበር የሌኔ መብት መገፈፍ ነው ብሎ የሚያምን ነው? እነዚህ ጥያቄዎች ምላሽ ማግኘት አለባቸው። ይህንም ሳናደርግ ቀጥተን አህዝባችን አንድ ነው፣ እንፋቀራለን፣ ሀገራችን ፍቅር በፍቅር ነው ብለን የምናወራ ከሆነ አቅጣጫ የሳተ ፖሊሲ ነው የምንነድፈው ማለት ነው። ስለዚህ ህዝባችን የተቃረነ ከሆነ ቅሬታው ለምን ምን ላይ እንደሆነ ያቃረነው ነገር ምን እንደሆነ ፈልፍለን አውጥተን መፍትሄ መሻት ያስፈልጋል። ይህ ካልሆነ እንዲሁ ሁሌ ፍቅር የምናውጅ ከሆነና ቅሬታን በልቦናችን ቀብረን የምንሄድ ከሆነ ግን እንዲያው አን ሁሉም በየሜዳው በየፈርማታው የተንጠባጠበ አንዱ የሌላኛውን መውደቅ የሚጠብቅበትን ሁኔታችን የምንፈጽም ረግጠው ልገዙን ያሰቡ ኃይሎች በትከሻችን ትከሻችን ላይ እንደተፈናጠጡ ይዘብቃሉ ማለት ነው። ሌላኛው ህዝባችን በቅርብ ዘመናት በቅርብ ጊዜያት ውስጥ ባደረገው ትግል ወርቃማ ድል አግኝቶ ነበር ወይ በዛ ተበረታቷል ወይ ያ ካልሆነስ አስደንጋጭ የሆነ እርምጃ ተወስዶበት ተሸማቋል ወይ ከዛ አገግሟል ወይ ካላገገመ ዛሬ ብቀሰቅሰው ይነሳል ወይስ አይነሳም ለትግል ላነሳሳው ይችላል ወይ አልችልም የሚለውን ጥያቄ መመለስ አለበት ይሄንን ህዝብ ልመራለሁ የምላካል እንግዲህ እነዚህን በሰፊው ዳስተናቸዋል። ከዚህ በኋላ ይህንን ሁሉ ከተመለከተ በኋላ አንድ ድርጅት ከሌሎች ጋር ሰርቼ ነው ይህንን አጀንዳ ማስፈጽመው ወይስ ብቻዬን የምለውን ይመረምራል። ከሌሎች ድርጅቶች ጋር ለመስራት ምን አይነት criteria ማሟላት አለብኝ? የነሱን እይታ መቀበል አለብኝ ወይስ የራሴን ሀሳብ ብቻ ነው በእነሱ ላይ የምጭነው? ስለዚህ ይህንን ሁሉ ከገመገመና ካስተነተነ በኋላ የምወጣውን ፖሊሲ ላይ ይደርሳል። ይህ የሚያወጣው እቅድ ሁለት መሰረታዊ አካሎች ይኖሩታል። አንደኛው ግብ የምንለው ነው። የት ነው መድረስ የምፈልገው? በአንድ ነገር ላይ ዲሞክራሲን የህግ በላይነትን ለማስፈን ነው ብሎ ካለ እነማንን ነው ማስተባበር፣ ከነማን ጋር ነው መተባበር የምችለው ይላል። ከዛ በኋላ ከዚህ ከዚህ ግቤ በምንድን ነው የምደርሰው የምለውን ያስተነትናል፣ ይደግፋል ማለት ነው። ዛሬ የምንመለከተው ይህ ነው። ወደ ዛሬ ወደ ዛሬው ርዕስ ይሄኛው ጎዳና ያመጣኛል ማለት ነው። የትግስት ስልት የምንለው ነው ከዛሬ ድረስ እነኚህ ሁሉ ጎዳናዎች ከተጓዝን በኋላ ዛሬ የምንቀይሰው የትግስት ስልት ብለን የምንጠራው ነው የትግስት ስልት በተመለከተ መሰረታዊ የሆኑ ማንሳት የሚገባን ነገሮች አሉ አንደኛው ወሳኝ የሆነ ሁኔታ አለ ሁሉም የትግስት ስልትን የሚቀምጥ አካል መመልከት ያለበት ሌላኛው አስገዳጅ እንደ ሀገሩ ሁኔታ በአንድ ሀገር ላይ ይገኛል በሌላ ሀገር ላይ ይገኝም ያንን አስተንትኖ ይወስናል ማለት ነው ወሳኝ ሁኔታዎች ብለን የምንጠራቸው አንድን ህዝብ ከፍተኛ ዋጋ ታስከፍሉ መብቱን ለማስከበር ወደሚችልበት ጎዳና ሊያመሩት የሚችሉ የትግል ጉዞዎችን ይበረምራል። ዋነኛው የትግል ጉዞ ምንድነው? ደጋፊን በቀላሉ ማግኘት የሚያስ የሚደግፈኝን የትግል አጋሬ ሆኖ እስከ መጨረሻው ያወጣውትን እቅድ ከግብ ለማድረስ ቆርጦ የሚቆም የህብረተሰብን ክፍል ሊያሰባስብልኝ የሚችል አጀንዳ ምንድነው? ምን አይነት የትግል ስልት ብከተል ነው የሚለውን ይመረምራል። ከዛም በመንግስት አካላት ውስጥ የሚሰሩት ሌሎች አካሎች በኔ ላይ ጥቃት ፈጽመው ትግሌን እንዳዳክሙት ምን አይነት የትግል ስልት መከተል ብኖርብኝ ነው በመንግስት አካል ውስጥ የሚሰሩ ሰዎች ከህብረተሰቡ የሚወጡ ናቸው ከህብረተሰቡ አካሎች ናቸው በስልጣንም በስራ እድልም በማንኛውም ሁኔታ ለመንግስት ተቀጥሮ ማገልገላቸው የህዝብ ጠላት አደርጋቸው ስለዚህ እነዚህ አካሎች ከኔጋ ጋር የኔን ብሶት ተሰምቷቸው ከኔጋ ሆነው ትግሉን የሚያፋጥኑበት መንገድ የምፈጥር የትግል ስልት የትኛው ነው ብሎ ይመለከታል ማለት ነው በሶስተኛ ደረጃ የሚያየው እኔ የምቃውመው አካል እኔን ጨቁኖኝ ያለ እኔን በድሎኝ የምገዛ አካል ይህንን የጭቆና መረቡን እንደዘረጋ ለመቆየት አዳጋች የሚሆነው ምን ሳደርግ ነው እኔ የምከተለው ትግል ስልት አዳጋች ይሆንበታል ወይ ያለዚያ እኔ የምከተለው ትግል ስልት ሌላኛውን ስለሚያስደነግጥ እሱ በጎኑ ሌላ ኃይል ማሰባሰብ ይችል ይሆናል ሌሎች የሴኩሪቲ ኃይሎችና ማንኛቸውን ተቋሞች እኔን ለመደብደብና እኔም በመንግስት አካል ውስጥ ሆኖ ለመበደል የተዘጋጁ ሰዎች አቋማቸውን እንዲመረምሩ ሊያደርጋቸው የሚችል የትግል ስልት የትኛው ነው የኔ ሚዛናዊ መሆን የኔ መብት ጠያቂ መሆን የኔ መበደል እንዲሰማቸው አድርገው የትኛውን የትግል ስልት ስከተል ነው የሚለውን ጥያቄ ያስተነትናል ከዚያም መንግስት የጭቆና መረቡን እንደዘረጋ ለረጅም ጊዜ ለመቆየት አስቸጋሪ የሆነ አዳጋች የሆነበት የሚመጣበት ሁኔታ መፍጠር ችያለሁ ወይ አልቻልኩም የሚለውን ማስተንተን አለበት። ያ ሁኔታ ከተፈጠረበት ወደ compromise ይመጣል። ያንን compromise ውስጥ የሚያስገባው ደግሞ የህዝብን በደል የሚያዳምጡ አልታዘዝ የሚሉት የራሱ አካላቶች እየበረከቱ ሲመጡ ህዝብን ማዳመጥ ይመርጣል። ህዝብ በገፎቶ መብቱ ሲጠይቅ ህዝብን በዛ ደረጃ ማሳተፍ ሲቻል መንግስት compromise ያደርጋል። ወደዚህ እንዴት ይደረሳል የሚለውን እንግዲህ በሚቀጥሉት እንመለከታለን አስገዳጅ ሁኔታዎች የሚባሉት ደግሞ የትኞቹ ናቸው? በአንድ ገር የትግል ምርጫ እነኚህን ስላስተነተነ ብቻ ሌሎችን ሁኔታዎች ሳይመለከት ሰላማዊ ወይንም ጦርን ጠመንጃ አስቶ መንግስትን መፋለም የሚለውን ወደ መምረጡ አይሄድም። እንግዲህ ወደዚህ የሚያመጡት ምን ሁኔታዎች አሉ የሚለው ከተመለከትን በሀገሪቱ ውስጥ የሰፈነው የአስተዳደርና የግዛት ሁኔታ ወደዛ ጫና ሊያደርግ ይችላል። አሊያም የመጋፈጥን የፍጥጫን ትግል ወደ ጎን ትቶ ሰላማዊ ብቻ እንዲመርጥ ሊያደርግ ይችላል። ጉዞ አድካሚ ነው፣ ደገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት እሾህ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ረጅም ነው፣ ጉዞው ረጅም ነው፣ ጉዞው ረጅም ነው። እንግዲህ በመቀጠል የምመለከተው አስገዳጅ ሁኔታዎችን ነው። ለምን አስገዳጅ ተባሉ? አንድን አካል ከማይፈልገው የፖለቲካ መስመር ውጭ መሄድን እንደ አንድ ምርጫ አድርጎ እንዲወስድ ጫና የሚያደርጉበት ሁኔታዎች ናቸው። በሰላማዊ ሁኔታ በተስተካከለ የፖለቲካ ማህደር ባለበት በአንድ ገር በሰላማዊ መንገድ ተሳትፎ ትግልን ማካሄድ ከቻለና ወደ ስልጣን መምጣት ከቻለ የሰው ልጅ ከፍተኛ መስዋዕትነት የሚያስከፍለውን ማህበረሰቡን ለአደጋ የሚያጋልጥን ነገር ይጋፈጣል አይጋፈጥም የሚለውን ወደ ኋላ መጣፈታለሁ እንግዲህ ባጭሩ በአንድ ነገር ያለውን ሁኔታ በሚከተሉት መንገዶች መግለጽ ይቻላል አስገዳጅ ናቸው አይደለም ለማለት positive በሆነ መንገድ የሚያስገድዱ ሁኔታዎች አሉ በአንድ ነገር የፖለቲካ መድረኩ የተደላደለ ከሆነ ማንኛውም አካል መደራጀት በነፃነት ተደራጅቶ በነጻነት ተከታዮቹን አደራጅቶ ነጻ በሆነ መንገድ መንቀሳቀስ የሚችል ከሆነ ሚዲያዎች ነፃ ከሆኑ ህዝብ የፈለገውን አስተያየት የፈለገውን መጥጦ የማይመቸውን የሚያወርድበት ሁኔታ ካለ የዲሞክራሲ ስርዓት የተዘረጋና የዲሞክራሲ ተቋሞች ጠንካራ በሆኑበት ፍርድ ቤቱ ከመንግስት ቁጥጥር ነፃ የሆነበት ተቃዋሚዎችን ማንም የማይደፍራቸው ማንኛውም ዜጋ እንዳሻው ራሱን የሚገልጽበትና ሐሳቡን በነጻነት የሚያሻሽልበት ሀገር ከሆነ ጠመንጃ ይዤ ልነሳ የሚል ማንኛውም አካል ውድቅ ነው የሚሆነው። ያ ሁኔታ አስገዳጅ ይሆንበታል። ወደ ጸብ የሚሄድን አካል ውዳቂ ስለሚያደርገው ለዛ አይገፋፋም። የግድ መጣል ማለት ነው። ቁጣ ቁጣ የሚለውም አቋራጭ መንገድ የሚፈልገውም አይመቸውም በፈቅደ መንግስት ለማድረግ ከሚፈልጉትና አንዳንዴ ማቀብ ተደርጎባቸው ከስልጣን እንዲወገዱ ከሚደረጉት ውጪ ማለት ነው ስለዚህ በሲቪል አካባቢ ተደራጅቶ ወደ ስልጣን ለመምጣት የሚሞክር ማንኛውም ኃይል የፖለቲካ መድረኩ የተመቻቸ ከሆነና ነፃ የሆነ ፉክክር ማድረግ ይችላልው በነፃነት ተደራጅቼ በሀገሬ የፖለቲካ ህይወት ውስጥ መወሰን ይችላልው የሚል ከሆነ ወደ ጸብና ወደ ትጥቅ ትግል አይገፋፋም ማለት ነው። ይህ የሚያሳየው positive በሆነ መንገድ ተጽዕኖ ያደርግበታል ማለት ነው ምርጫው ላይ። ይሄ ጫናው positive የሆነ ነው። በተቃራኒው ደግሞ የገዢው አካል አምባገነን ሆኖ የዲሞክራሲ መስኩ የተጣበበበት ለመደራጀት አዳጋች የሆነበት በፓርቲ ደረጃ ተከታዮችን ለመመልመልና ለማደራጀት እንቅፋቶች በሚበዛበት ቦታ ሰዎች ሌላ ፓርቲ ደገፋችሁ ተብሎ በሚዋከቡበት በምታሰሩበት ስፍራ ባጭሩ ዲሞክራሲያዊ በሆነ መንገድ ትግልን ማካሄድ በጭራሽ በማይቻልበትና ህዝብን repressive በሆነ መንገድ ሰውን አልመረጣችሁኝም ሌላ ፓርቲ ተከትላችኋል ተብሎ የምታወቁበትና ሀገር የምትታመስበት ሁኔታ ከሆነ ሌላ አይነት ችግር ነው ማለት ነው። ይሄ ደግሞ negative የሆነ ተጽዕኖ ነው የሚያደርገው ማለት ነው። ሌላኛውን አካል አይ በሰላም ታግዬ መፍትሄ ላመጣ አልችልም የሚለውን option እንዲወስድ ያደርገዋል። ይህ ደግሞ ለሀገር አደጋ ሀገርን ወደ ቀውጢ ሁኔታ የሚያመራ ስለሆነ አሁንም ቢሆን በዚህ ቀዳምነት የሚጠየቀው ያንን መድረክ ያጣበበውና ሌሎች አካሎች ነፃ በሆነ መንገድ ተደራጅተው ሌሎችንም የሚከተላቸውን አደራጅተው በሀገራቸው የፖለቲካ ህይወት ውስጥ እንዳይሳተፉ እንቅፋት የሆነው አካል ነው ማለት ነው በቀዳሚነት የሚጠየቀው። ስለዚህ በአንድ ነገር አስገዳጅ የሆነ የፖለቲካ መስመር በሁለት መንገድ ይመጣል። አንዱ ዲሞክራሲ በማስፈን ሌላ ሁከትን ወደሚያመጡ ሁኔታዎች የሚገፋፉ ማንኛቸውንም አካሎች ተስፋ ማስቆረጥና ማንኛውም ድርጅት ወደ ስልጣን መምጣት ከፈለገ ሰላምንና ህዝብን በማደራጀት በህዝብ ዘንድ ተቀባይነት በማግኘት ብቻ መሆኑን እንዲረዳ የሚያደርግ ጫና ነው ማለት ነው። አንደኛው ኤ positive ነው፣ የሚበረታታ ነው። ሁሉም ሀገር ማንኛውም ሀገር ህዝብ የሚመኘው ነው። ነገር ግን በተቃራኒው ህዝብን ለመመደብ ለዘመናት በህዝብ ጫንቃ ላይ ለመቆየት የሚፈ የሚፈልጉ አካሎች ከዚህ በተቃራኒ ስለሚሄዱና የፖለቲካ ብቻ ወደ ጦር ማሳት ነው ወደ ምሎ የሚገፋፋ ሁኔታዎችን የሚፈጥሩበት ሁኔታ አለ። ይህ በሀገራችን ታይቷል። ከዚህ ቀደም በደርግ ጊዜ የሁኔታዎች መጣበብ ዛሬ ሀገራችንን እየመሩ ያሉትን አካሎች ወደ ጦርነት እንዲገፋፉና ታጥቀው በህዝብ ላይ የደረሰውን በደል ለመቃወምና ፍትህን ለማምጣት በርካታ የሆኑ ወጣቶችን በሚያሰባስባቸው በመሯቸው ሁኔታ ለፍትህ አሰልፈው ባባገነን መሪ ላይ ድል የተቀዳጁ ናቸው። እንግዲህ በዛው ወቅት የፖለቲካ ማደሩ ተጣቦ የሰዎች በነጻነት መንቀሳቀስ ያለመቻል ይህንን ቀውጡ ሁኔታ በሀገራችን ካመጣ ዛሬስ ለምን ችግሮች ይፈጠራሉ? ከታሪክ እንማርም ወይ? ለምንስ ወደዚህ አይነት ሁኔታዎች እንገባለን? የሚለውን እያንዳንዱ አድማጭ ራሱን እንዲመረምርና ከስሜት በጸዳ በኩል ወደዛ ደረጃ ደርሰናል አልደረስንም የሚለውን በክፍል 3 እንመለከታለን ማለት ነው። ስለዚህ በአንድ ነገር የተወሰኑ ክፍተቶች ይኖራሉ። ጭልም ያለ የዲክታተርሺፕ ሳይሆን የተወሰነው አካል አይ ትግልን በሰላማዊ መንገድ ማስኬድ ይቻላል የሚል ይኖራል። ሌላኛው ደግሞ ሁኔታውን ሞክሮ ተጣቦበት አይ በትክክለኛ መንገድ ተሳትፌ መፍትሄ ለማስገኘት አልችልምና የሚያዋጣኝ መንገድ በ violence በሆነ መንገድ መታገል ነው የምልበት ሁኔታ ይሄ ሶስተኛው ካተጎሪ ነው ማለት ነው። በዚህ ሁኔታ የሚመደቡት ሁሉንም ወይ ከ democratic system ኡ ያልገቡ ሙሉ በሙሉ በሙሉ ልብ የ democratic institution ን መገንባት ያልፈለጉ ከጊዜ ወደ ጊዜ እና ከትግል ሜዳ ከጨዋታ ሜዳ የሚያደርጓቸው የተወሰነ የህብረተሰብ ክፍል ወደ ጫፍ ገፍተው በማውጣት ቫዮለንት እንዲሆን የሚያደርጉ እነኚህ የመሳሰሉ ሁኔታዎች ሲኖሩ በታጋዮች መካከል መከፋፈል ይፈጠራል። ይህም አይነት ሁኔታዎች ያሉበት የማህበረሰብና የሀገር አቀፍ ጉዳይ አለና እነኚህ አስገዳጅ ሁኔታዎች ተብሎ የሚጠሩ ናቸው። ለምን አስገዳጅ ተባለ? የጦርነት ጉዳይ የጦርነት ጉዳይ አስገዳጅ የተባለባቸው በርካታ ምክንያቶች፣ ሰው በተፈጥሮ ቀዳሚው ነገር ሰው በተፈጥሮ መኖር ይፈልጋል። ራሱ ሞቶ ለሰው ስልጣን ማምጣት የምሎ ነገር በሰው ህሊና ውስጥ ከተፈጥሮ ከስነ ልቦናው ጋር የማይሄድ ነው። ሰው selfish ነው። በተፈጥሮ እኔን ብሎ ነው የሚጀምረው። ለራሴ የማላስብ ነኝ የምል ሰው ብዙውን ጊዜ አጠያያቂ ነው አባባሉ። ስለዚህ በዛ አይነት ሁኔታ ውስጥ ያለ ሰው ለምን ልሙት የምል ደረጃ ላይ ይደርሳል? እኔ ሞቼም ለሌላው ቢያት እመጣለሁ። በዚህ አይነት ሁሚሌቲንግ በጣም አዋራጅና አሰቃቂ በሆነ ህሊና መቀበል በማይችለው ያኗኗር ስርዓት ውስጥ መኖር አልፈልግም ባለ ጊዜ ወደዛ ይገፋፋል ማለት ነው። እንግዲህ ሰውን ለምን ወደዛ የሚያደርሱ ሁኔታዎች ይኖራሉ? artificial ሁኔታዎች ናቸው ሰውን ወደዛ የሚያደርሱት ወይስ ሁኔታዎች በጭብጥ ታዩ ነው ሰዎች የሚገፋፉ? ምክንያቱም ጦርነት መከራን ያመጣል፣ እሳሳላታለሁ የሚል አገር ስላለው ነው አንድ ሰው ለሀገር ይዋጋል ብሎ ጦርነት ግን ሀገርን ወደ ጥፋት ያመራል የተገነባ ነገር እንዲፈርስ ያደርጋል ይታገላለው ለሰው ወገኖቼ ተበድሏል የምል ሰው ነው የተበደሉ ወገን ተራ ነው የሚያጋልጥበት ጊዜ አለ ህፃናት ይጎዳሉ አዛውንቶች ይጎዳሉ ይህ ሁሉ መከራና ሰቆቃ አለ ግን ለምን ሰው ወደዛ ይገፋፋል አስገዳጅ የሆኑ ሁኔታዎች ሲኖሩ ነው ማለት ነው ይህ ከሰዎች ስለልቦና ጋር የሚጻረር ነገር ሰዎች የሚያደርጉት አስገዳጅ ሁኔታዎች ሲኖሩባቸው ነው ይህ ካለ እንግዲህ አስገዳጅ ሁኔታ የፈጠሩ አካሎች ናቸው በቀዳሚነት መጠየቅ ያለባቸው። ስለዚህ በአንድ ሀገር እንደዛ አይነት ችግር አለ በተባለ ጊዜ መጀመሪያ ጥያቄ ሊቀርብለት የሚገባው በተወቃሽነት በመጀመሪያ መቅረብ ያለበት ያንን መድረክ ያጣበበውና ሰዎች ለራሳቸው ህይወት መጥፋት፣ ለሀገራቸው ውድመትና ለህብረተሰባቸው መሰቃየት ሁኔታዎችን ሊፈጥር ወደሚችል አደገኛ የትግል ጉዞ እንዲጓዙ የሚያደርጉት ሀገርን የሚመሩ ሰዎች ናቸውና በቀዳሚነት ተጠያቂ እነሱ ናቸው ስለዚህ ይህንን ሁኔታ በዚህ አይን ነው የምንመለከተው ማለት ነው ድካሚ ነው ዳገት ነው ተራራ ሜዳ ቁልቁለት ነው ሸንተረር ነው ጋራ ቁጥቋጥ የበዛበት ሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ መጨረሻ ማሰብ ሳናቋርጥ ጉዞ ረጅም ነው